قال شيخنا الشيخ محمد الأمين الشنقيطي في تفسيره ከዚህ ነው የምንጀምረው قال شيخنا የኛ ኡስታዛችን ሸኻችን አሉ ይላሉ አሼክ መሐመድ አልአሚን ሽንቂቲ የፈውዛን ኡስታዝ ናቸው ሸኻቸው ናቸው ቃለ ሼኹና ታላቁ ሸኻችን ሼክ መሐመድ አልአሚን ሽንቂቲ ፊ ተፍሲሪ ተፍሲራቸው ላይ እንዲህ ይላሉ ተፍሲራቸው አቧኡል በያን ተፍሲሩል ቁርአን ቢልቁርአን ቁርአንን በቁርአን የፈሰሩበት ታላቅ ተፍሲር ነው የሼክ መሐመድ አልአሚን ሽንቂቲ በሶስተኛው ጥራዝ ላይ 422ኛው ገጽ ላይ እንዲህ ይላሉ እኒህ ሸህ ወዕለም እወቅ ወፈቀኒ አላሁ ወኢያክ አንተና እኔንም እኔንም አንተንም አላህ ይግጠመንና እወቅ ሊማ ዩሒቡህ ለሚወደው ወየርዳህ ለሚፈቅደውና ለሱ ለሚያስደስተው ይግጠመንና እወቅ እወቅ ወዕለም እወቅ ወዕለሚ እወቂ እወቅ ወፈቀኒ አላሁ እኔንም አላህ ይጠመኝ ወኢያከ አንተን ሊማ ይሕቡ እሱ ለሚወደው ወይርዳ እሱ ለፈቀደውና ለሚያስደስተው ይጠመኝ አነ ሀዚህ ልፊቅራ ይቺ አመለካከት ማለት ነው። ይቺ አመለካከት አነ ሀዚህ ልፊቅራ አልኻጢአ ይቺ የተሳሳተች አመለካከት አልኻሲአ የከሰረች አመለካከታቸው አልሙኻሊሳ ተጻራሪ የሆነች አመለካከታቸው ልልሒሲ ለገሃዱ ዓለምና ወልዓቅሊ ለሎጂክም የማይመች የሆነ አካሄዳቸው ፊክራ ማለት ምንድነው? አስተሳሰብ ማለት ነው። የእነማንን አስተሳሰብ እያወገዙ ነው? የምዕራባውያንን ነው። أن هذه الفكرة يتأملكاكت الخاطئة يتساساتك الخاسئة يكسرت تأملكاكتاتشو المخالفة تتأراري هون تأملكاكتاتشو للحس والعقل للحس لجهاد العالم لو سنة وبهزبو والعقل لنوجيك مما يمشاكهد ما أكهدات ወልልወሕይ ሰማዊ ለሰማዩ ወሕይ ተጻራሪ የሆነ ወልልወሕይ አሰማዊ ከሰማይ ለመጣው ወሕይ ለቁርአን ለሐዲስ ተቃራኒ የሆነ አስተሳሰባቸው ወተሽሪዕ ልኻልቅ ፈጣሪም ለቀረጸው ላወጣው ህግ ተጻራሪ የሆነ አመለካከታቸው አልባሪ ለፈጣሪው ጌታችን ተጻራሪ የሆነ አመለካከታቸው ምንድን ነው እሱ ሁሉ የተሳሳተ አመለካከት ያለው ሊንተሱ የትል ኡንሳ ሴት ልጅ እኩል ማድረጋቸው ቢዘከር በወንድ ልጅ እኩል ማድረጋቸው የተሳሳተ አመለካከታቸው የተሳሳተ ያፈነገጠ አመለካከታቸው ሐዲስ ከቁርአን የሚጋጭ وللوحي السماوي ከሰማይ ለመጣው ወህይ የሚጻረር ይሆን አመለካከታቸው ነው وتشريع الخالق البارئ ፈጣሪና ነፍስን ያስገኘ የሆነው ጌታ ከሱ ጋር የሚጻረር የሆነ አመለካከታቸው እሱ ምንድን ነው? من تسوية الأنثى ሴት ልጅ እኩል ማድረጋቸው بالذكر ከወንድ ጋር እኩል ይሄ identicality የሚሉት ነው። በቃ አንድ ወንድም ሴትም ምንም የአንድ ሰንቲም ሁለት ገጽታ አድርገው ነው የተመለከቷቸው። لا እንደዛ አይደለም። አላቸው የሚገናኙበት ነገር አለ፣ የሚለያዩበት ነገር አለ። ምን ተስየተል ኡንታ ሴት ልጅ እኩል ማድረጋቸው ደዘከር በወንድ የጀሚዕል አህካም በማንኛውም ክፍል እኩል አድርገዋታል። ወልመያድን በማንኛውም ሜዳ፣ በማንኛውም አደባባይ ወይንም ደግሞ በማንኛውም መድረክ ሴት ልጅ እኩል አድርገዋታል ከወንድ ጋር። የተሳሳተ አመለካከታቸው ነው። ፊሃ በዚህ በነዚህ በዚህ አስተሳሰባቸው ውስጥ ማለት ነው ሴት ልጅና ወንድ ልጅ እኩል ናቸው በሚለው አስተሳሰባቸው ውስጥ የጀሚዕል አህካም በማንኛውም ሁክም والميادين በማንኛውም መድረክ እኩል ናቸው ማለታቸው فيها من الفساد ብዙ ጥፋት አለበት። እነሱ ይህንን principle ሲያወጡት ሴትና ወንድ የሰው ልጅ ናቸው፣ ሁለቱም እኩል ማሰብ፣ ሁለቱም እኩል መኖር፣ ሁለቱም እኩል ዓለምን ማስኮድ ይችላሉ አሉ። ይህ ፕሪንሲፕላቸው ከኋላ ያሰቡት ነገር አለ። ምን ለማድረግ ነው? እሱም ቢሮ ገብቷል፣ ትግባ። እሱም ይንቀሳቀሳል፣ ትንቀሳቀስ። እሱም አገር አቋርጦ ይሄዳል፣ እሷም አገር አቋርጣ ትሄዳል። እሱም ሙሕሪም አይፈልግም፣ እሷም ሙሕሪም አያስፈልጋትም። ብዙ የሚበላሽ ነገር አለ በጣም መጀመሪያ ላይ ቃዒዳዋን ሲያስቀምጧት ከፕሪንሲፕሉ ጀርባ የሚያስተላልፉት መልእክት አለ። ለዛ ማመቻቻቸው ፊሃ በዛ አመለካከታቸው ውስጥ ሚነል ፈሳድ ብዙ ብልሽት አለ። ሚነል ፈሳድ ብዙ ጥፋት አለ። ወልኢኽላል ብዙ ማፈንገጥም አለ። ብዙ ጉድለትም ያመጣል። ብዙ ጉድለት ያመጣል። ምን ላይ ነው ጉድለት የሚያመጣው? ቢኒዛም ልሙጅተመዕ ልኢንሳኒ ህብረተሰቡ ውስጥ ጉድለት ያመጣል። በኒዛም ስርዓት ላይ አልሙጅተማ ህብረተሰቡ ስርዓት ላይ ከፍተኛ ነውጥ ያመጣል። ነውጥ ያመጣል። ما لا يخفى የማይደበቅ የማይሰወር የሆነ አላ አሃድ ለማንም የማይሰወር የሆነ ጥፋት ይመጣል። በእነዚህ ሰዎች principle ስንከተል إلا من أعمى الله አላህ እውር ያደረገው ሲሆን بصيرته አይኑን አላህ የዘጋበት ብቻ ነው የማያይ አላህ አይኑን የዘጋበት ብቻ ላይ ይችላል። بصيرة የሚባለው የአይን አይደለም የልብ ልብ ነው። የልብ እይታን የዘጋበት ሰው ሲቀር እንጂ አለበለዚያ የሴቶችና የወንዶች እኩልነት ከታወጀ ምን ይመጣል? ሲሃ ምን አለ? ምንም የለም። ፈሳድ አለ። እኽላል እኽላል ማለት ምንድን ነው? ብልሽት፣ ጉዳት፣ ጉድለት ይመጣል። ብልሽት ይፈጠራል። እምን ላይ ቢኒዛም ልሙጅተመዕ ልኢንሳኒ የሰው ልጅ ህብረተሰብ ውስጥ የሰው ልጅ ህብረት ውስጥ እንደዚህ አይነት ይፈጠራል። ማላየፋ የማይደበቅ የሆነ ኪሳራ ይመጣል አላ አሐድን በማንም ላይ ኢላ መን አዕመ አላህ በሲረተ አላህ አይኑን የዘጋበት ሲቀር ወዛሊከ ይህም ማለት لأن الله عز وجل አሸናፊና ልዕለ ኃያል የሆነው ጌታችን جعل الأنثى ሴት ልጅ አድርጓታል بصفاتها الخاصة የራሷ ባህሪ ሰጥቷታል ለሴት ልጅ የራሷ بصفاتها الخاصة የራሷ የተለየ ባህሪ ለሴት ልጅ የሚሆን ባህሪ ሰጥቷታል ፊዚካል እንደምንለያይ ሁሉ በሌላ እንለያያለን በብዙ ነገር እንለያያለን بصفاتها الخاصة ልዩ በሆነ ባህሪዋ بصفاتها الخاصة بها ለሷ በሆነ ባህሪ ለይቷታል። ሴት ልጅ صالحة ለዛ ነገር ትጠቅማለች። ለዛ ለተፈጠረለችለት ዓላማ صالحة ትሆናለች። አዎ ትጠቅማለች። ለአንዋዕል አልሙሻረካ በብዙ ነገር ልትሳተፍ ትችላለች፣ ተካፋይ ትሆናለች። ለአንዋዕል ሙሻረካ ለተለያዩ አብሮነቶች ትጠቅማለች። ለተለያዩ ተካፋይነት አዎ ትሆናለች። እምን ላይ ተካፋይ ትሆናለች? ቢናኢል ሙጅተማ ህዝቡን ህብረተሰቡን በመገንባት አልኢንሳኒ የሰው ልጅ ህብረተሰብ በመገንባት ላይ በአይነቱ ተካፋይ ትሆናለች። በራሷ ባህል በራሷ ምን በማድረግ ለምሳሌ ሶላሐን የምትጠቅምበት ነገር አለ ላ የስልሑ ለሁ ለማንም ማንም የማይሸፍነው የሆነ ገይሩሃ ከሷ ውጭ ማንም የማይሸፍነው የሆነ መስመር ትዘጋለች እሷ ሶላሐን መጥቀምን ትጠቅማለች ላየስልሑ ለሁ ያንን ቦታ የሚሸፍን የሆነ የሌለ የሆነ ገይሩሃ ከሷ ውጭ ከሷ ውጭ ማንም ሲሉ የማይሸፍነውን ነገር ትሸፍናለች የለ አይደል እንዴ በጣም ብዙ ነገር ትሸፍናለች ወንድ ልጅ የማይሸፍነውን ትሸፍናለች ለምሳሌ ምንን ይመስል ከልሐምሌ ማርገዝን ይመስል ማንም የማይሸፍነውን እሷ ናት የምትችል ይሄ ወልወድዒ መውለድን ይመስል ወልኢርዳዒ ማጥባትን ይመስል ወተርቢየት አውላዲ ልጆችን ማሳደግ ይመስል وخدمة البيت ቤቷን መንከባከብን ይመስል ወልቅያም አላ ሽኡኒ በጉዳዩ ላይ ቀጥ ብላ መቆምን ይመስል በቤቷ ላይ ምን ጠብሒን ለምሳሌ ማብሰልን ይመስል ወአጅሚን ማብኳትን ይመስል ወከነሲን መጥረግን ማጽዳትን ይመስል ወገይሪሃ ሌላም ሌላም ሴቶች የሚሸፍኑት አለ ማና መጣ ይሄ ስራ ነው እንዴ ብለው አውጀውብናል አይደል? አዎ የሴት ስራ ብቻ ተብሎ ሀላፊነት አይሰጣትም። ግን ቤት ውስጥ ያለ እሱ ውጭ ላይ የሚውል ከሆነ እቤት ያለውን ተሸፍን ተብሎ ነው። እንደ ሙስሊም ነው፣ እንደነሱ አይደለም። ግን ቤት ይሄ የሴት ልጅ ስራ ነው፣ ማብካት የሴት ልጅ ነው፣ መጥረግ የሴት ልጅ ነው ተብሎ ስራ እነሱ ላይ ጫና መጣል አለብን እንዴ? ላ ነብዩ አለይሂ ሰላቱ ወሰላም ምን ያደርጉ ነበር? ምን ያደርጉ ነበር? ሊጥ ያቦኩ ነበር። ነብዩ አለይሂ ሰላቱ ወሰላም ሊጥ ያቦኩ ነበር። ምን ያደርጉ ነበር? ሊጥ ያቦኩ ነበር። ምንም አይገርም። ወላሂ ሱብሃንአላህ ቤትም ምን ያደርጉ ነበር? ያጸዱ ነበር። የሴት ልጅ ስራ ነው። አንተ ለምን ሴት ሴት ይሰራሃል አይባል። መረጋጋት አለብን ማለት ነው። ወላኪን ሁና እዚህ የሚሉት ምንድነው? ለአንዋዕ ምን አልሙሻረካ ብዙ አብሮነት አጋርነት አላቸው የሚል ሲቢና ኢልሚ ሰምዕ ልኢንሳኒ የሰው ልጅን በመገንባት በኩል ሶላሐን እጅግ በጣም የምትጠቅሙበት ላያስልጡ ለሁ ማንም አይሸፍነውም ገይሯ ከሰው ውጭ የማይሸፍነው የሆነ የራሷ የሆነ ስራ አላት ከልሐምል እርግዝናን ይመስል ወልወድዒ መውለድን ይመስል ወልኢርዳዒ ማጥባትን ይመስል ወተርቢየትን አውላድ ልጆችን ማሳደግን ይመስል ወተርቢየትን አውላድ ልጆችን ማሳደግን ይመስል ወክድመትን በይቲ ቤቷን ማንከባከብን ይመስል ወልቅያም ቀጥ ብላ መቆምን ይመስል አላ ሽኡኒ በቤቷ ጉዳይ ላይ ምን ጠብኺን መቀቀልን ማብሰልን ይመስል ወዓጅኒን ማብካትን ይመስል ወከንሲን መጥረግን ማጽዳትን ይመስል ወገይሪ ዛሊክ ሌላም ሌላም የቤት ስራ وهذه الخدمات እነዚህ አገልግሎቶች ይላሉ የሴት ልጅ ምን ትሰሪያለሽ እኔ ስንት ደክሜ እመጣለሁ ብሎ እንዳይል አንድ ሰው ማታ እሷ የሸፈነችው መሸፈን የምትሰራው ስራ እጅግ ቀውጢ ስራ ነው የምትሰራው እንደውም ከሱ በላይ እሱ ቢሮ ውስጥ ተቀምጦ ብዙ ነገሮችን ሰርቶ ሊመጣ ይችላል። ከሱ በላይ እሷ ቤት ውስጥ ብዙ ነገር ሸፍናለች፣ ብዙ ነገር ዘግታለች። وهذه الخدمات ይህ አገልግሎቷ التي تقوم بها የምትሰራው አገልግሎት ሲልጅ للمجتمع الانساني ለህብረተሰቡ የምታደርገው አስተዋጽኦ ማለት ነው። ለህብረተሰቡ ጥሩ ትውልድን ገንብታ ታወጣለች አይደል? የሚገራርም ልጅ ይወጣል። የተውሂድ ልጅ ይወጣል። የሱና ልጅ ይወጣል። ዲኑን የሚወድ ልጅ ይወጣል። ለሀገሩ የሚጠቅም ይወጣል። ለህብረተሰብ የሚጠቅም ልጅ ይወጣል። አኽላቅ ያለው ልጅ ይፈጠራል። ማን እንዳሳደገው ነው የሚሄደው። የመጀመሪያዋ ትምህርት ቤት ማናት? እናት ናት። እናት ናት። እናት የገነባችው ትውልድ ነው የሚገራርም ትውልድ የሚሆን وهذه الخدمات ይህ አገልግሎቷ እናት التي ይህች ሴት ተቁሙ ቢሃ ቀጥ አድርጋ የያዘችው للمجتمع الإنساني ለህብረተሰቡ ዳኺለ በይቲሃ እቤቷ ውስጥ ፊስትሪን ተደብቃ ወሲያነትን ተጠብቃ ወዒፋፍን እዩፉና እዩ ከምንም ሙሐረማት ከእክትላል ከወንዶች ከተለያየ አደጋ ማለት ነው ዳኺለ በይቲሃ እቤቷ ውስጥ የምታደርገው ስራ ህዝብ ሀታ አደባባይ ላይ ይወጣል የሷ ጥቅም እሷ ያሳደገችው ልጅ ነው ነገ አገርን የሚመራ እሷ ያንከባከበችው ልጅ وهذه الخدمات هي አገልግሎታ التي تقوم بها للمجتمع الإنساني ለሰው ልጆች የምታደርገው አስተዋጽኦ ዳኺለ ቤትሃ ቤቷ ውስጥ ሆና ሲሴክሪን መጋ ተደብቃ ማለት ነው። ቤቷ ውስጥ ቤት ውስጥ ተደብቃ ሲፍር ማለት መስተከር መሸፈን ተሸፋፍና እክትላጥ ሳታደርግ ማለት ነው። ወሲያና ጥብቅ ሁና ሲያና ተጠብቃ ማለት ነው ከመሐረማት ወአሳፍ ጥይቅ ሁና ከዝሙት ምናምን ወመሐፈባ ጠብቃ አለሸረፍ ክብሯን ጠብቃ ወልፈዲላ ታላቅነቷን ጠብቃ ወልቄሚል ኢንሳንያ ሰብአዊነቷን ጠብቃ የምታደርገው የምታደርገው አስተዋጽኦ ለህብረተሰቡ ላተቅሉ አይተናነስም። አን ኺድመት ረጁል ወንድ ከሚያደርገው አስተዋጽኦ ብልክቲሳብ ከስብ በመከሰብ ወንድ ከስብ በመከሰብ ከሚያደርገው አስተዋጽኦ አይተናነስም። ይችል አስተዋጽኦ ያ ገብቷችኋል? وهذه الخدمات هي አገልግሎቷ التي تقوم بها للمجتمع الانساني ለህብረተሰቡ እያደረገችው የምታደርገው አስተዋጽኦ داخل بيتها ቤቷ في ستر تدبقه وصيانه ተጠብቃ وعفاف እዩፉና ومحافظة ومحافظة على الشرف ክብሯን ጠብቃ ወልፈዲላ ታላቅነቷን ጠብቃ ማዕረጓን ጠብቃ የሴትነት ማዕረጓን ወልቅየም ኢንሳንያ ሰብአዊነቷን ጠብቃ ሴትነቷን ጠብቃ የምታደርገው አስተዋጽኦ ላተቅሉ አይተናነስም አን ኺድመት ረጁል ከወንድ ልጅ አስተዋጽኦ አገልግሎት ብልክቲሳብ በከስብ በኩል እሱ ከሚያደርገው አስተዋጽኦ አትተናነስም ሴት ልጅ እያሉ ነው። በጌታ ውስጥ የምታደርገው አደባባይ ይወጣል። እሱ አገልግሎት ማለት ነው። ፈዘዕሙ ኡላኢከ ሰፈላ እነዚህ ትንንሽ ሰፈላ ማለት የወረዱ ማለት ነው። ፈዘዕሙ ማለታቸው ምዕራባውያን ነው ዝላ የሚወቅሱት። ፈዘዕሙ ኡላኢክ የእነዚህ ሰዎች አባባል አሰፈላ እነዚህ የወረዱ ትንሾች ማለት ነው። አሰፈላ ማለት እኒህ ትንሾች አልጀሃላ መሀይሞች ሚነል ኩፋር ከሃዲያኖች ወአትባዕሁም የእነሱም ተከታዮች እንዲህ ብለዋል። ምን አሉ? አነል መርአ ሴት ልጅ አሉ ለሃ ሚነል ሑቁቅ መብት አላት አሉ። ሴት ልጅ መብት አላት። ፊል ኺድማ በአገልግሎት ለህብረተሰቡ አስተዋጽኦ ማድረግ አለባት። ትውጣ አደባባይ አሉ። ትቀላቀል ገበያውን ምኑን አነል መርአ ሴት ልጅ ለሃ ለሷ ሚነል ሑቁቅ ብዙ መብቶች አላት አሉ። እስላም በድሏታል የሚሉት ነው። ፊል ኺድማ በአገልግሎት ኻሪጀ ቤትያ ከቤቷም ውጭ ወጥታ ህብረተሰቡን ታገልግላለች። የስለማል ረጁል ለወንድ ያለው መብት ለሷም አላት። ቢሮ ይገባል ትግባ፣ ይቀላቀላል ትቀላቀል፣ ያደርጋል ታድር፣ ፓርላማ ይገባል ትግባ፣ ውጭ ልኡካን ሆኖ ይሄዳል ትሂድ። ባሏ እኮ እዚሁ ነው ያለው። ባሏ እዚህ እያለ እሷ የት ትሄዳለች? ሚኒስትር ትሆናለች አይደል? ትሄዳለች። እንግዳ ሆና ሀገር ትዞራለች። ሱዳን ትሄዳለች፣ ኬንያ ትሄዳለች፣ አውሮፓ ትሄዳለች። ሆቴል ይዛ ታድራለች። አይገርም? ምንም አይገርም ነው ነገሩ። ሚኒስትር ስለማታገቡ ነው ሊመጣ ይችላል አለ። እንደዚህ ነው የለቀቋቸው። የሴቶች ጉዳይ ሚኒስትር ደግሞ ምን እንደምትሆን ታውቃላችሁ? በአሁኑ ሰዓት ካፍር ሴት እኮ አይደለም የምትሆነው። ማንም ያደርጓል ሙስሊም የምትወዛወዘዋን ማለት ነው። ሙስሊም እዚህ ላይ ይመጣል። ከዚህ ደግሞ ምን ወይ ጉርድ ወይ ቃሪያ ሱሪ ትለብሳለች። እዚህ ላይ አሰር አድርጋታለች ሂጃብ። ዳዒዎች ምን እንደሚሉ ታውቃላችሁ? እንትን አሊሻ የምትባል ዘፋኛለች መሰለኝ። ከታች አሊሻ ከላይ አኢሻ ይሏታል። እንደዚህ አይነት የምንለብሰው እንጂ ከላይ ምን ለብሳለች? ሂጃብ አለች። እስከዚህ ድረስ ማለት ከእንትና ድረስ ከታች ደግሞ ማለ ከታች አሊሳ ከላይ አይሻ ይመስላል። ዳዒዎች ናቸው የሚዘምሩ አነል መርአ ሴት ልጅ ለሃ ለእሷ ሚነል ሕቁቅ ብዙ መብት አላት አሉ። ፊል ኺድማ በአገልግሎት ዙሪያ ኻሪጀ በይቲሃ ከቤቷ ውስጥ ሚስለማ ሊረጁል ነው እንዳላት መብት ለእሷም አላት አሉ ምዕራባውያን። ማአ አነሃ ከመሆኗ ጋር አንድ የምናውቀው እውነት አለ። ሴት ወንድ ልጅ እኩል ናቸው? እኩል አይደሉም። በአገልግሎት እኩል ይሆናሉ? አአ አይሆንም። አንዱ እውነት አለ። ማአነሃ ሴት ልጅ ናት። ዘመን ሐምሊሃ ለምሳሌ ስታረግዝ ጊዜ የሚቋረጥ ነገር አለ። ዘመን ሐምሊሃ በእርግዝናዋ ጊዜ ወኢርባዒሃ ስታጠባ ወኒፋሲሃ ወልዳ ስትተኛ ላተቅዲሩ አትችልም። ሴት እንዴት እኩል ትሆናለች ከወንድ ጋር? አላሙዛወለቲ በመፈጸም በማስኬድ አየአመልን ማንኛውንም ስራ በማስኬድ እኩል አትሆንም። ይሄ መሸፋ ችግር ያለበትን ስራ አትሰራም። ከማሆሙ ሻሃድ በገሃድ እንደምናየው ወንድና ሴት እኩል ነን። ያ አላህ አስተሳሰባቸው እኩል ነው አይደል የሚሉት? አሁን ሴትን ይዟለች ደረጃ የደረሰች ነው የሚሉት። የኖቤል ሽልማት ያገኘች አለ፣ ጠቅላይ ሚኒስትር ሆና የመራች አለ፣ አገር ያስተዳደረች አለ፣ ታሪክን የመራች አለ፣ ጦር የመራች አለ፣ ጀኔራል የሆነች አለ። ይህን ሁሉ ነው ይሉናል። ለምንድን ነው ሴትና ወንድ ልዩነት የላቸውም? ይውጡ ይቀላቀሉ አብረው ወታደር እንዴት አብረው ትምህርት ቤትም አብረው ሁሉም ቤት አብሮ መድረሻ ስለሌለ እንጂ መሆን የለበትም ነበር። ፈኢዛ ኸረጀት ስትወጣ ሴት ልጅ ይሄ እሷም ስትወጣ ወዘውጁሃ ባሏም ሲወጣ በቄት ባዶን ይቀራል። ከደማቱል <laughs> ቤት የቤት ስራ ባዶን ይቀራል። ሌላ ሰው ይፈልጋል አይደል? ፈኢዛ ኸረጀት እሷም ስትወጣ አንድ ቢሮ ሄ እሷ ስትወጣ ሌላ ቢሮ ወዘውጁሃ ባሏ ሌላ ቢሮ በጤት ትቀራለች። ቀደማትን ቤት የቤት አገልግሎት ባዶ ይቀራል። ኩሉሃ ዳኢዓ ሁሉም ባክኖ ይቀራል። ምን ህዝብል አውላድ ልጆች ባዶች ሆን ይቀራሉ። ልጆች በማን ነው የሚያድጉት? በውጭ ዲናቸው ባልተስተካከሉ በሌሎች በቅጥረኛ ሴቶች ያድጋሉ። እነዚያ ህጻናቱ ከእናቱ ይልቅ ማንን ይወዳል? ህጻን ሰራተኛ እንደዛ እኮ ነው። ከእናት ይበልጥ እኮ ሰራተኛውን ይወዳል። ጡጦ ጡጦ የሚሰጠው ማለት ነው ከእናት ይልቅ የሚያንከባክበው እየሳመች አብረው የምትውለው ማን ናት? ቀን ሙሉ አብራት የሚውለው ከማን ጋር ነው? ዑለማዎች ይሄ ጨንቋቸው እኮ ይሄ ጨንቋቸው እክላል በጣም ነው የሚፈጠር። ደግሞ በአንድ ጊዜ አይደለም። እዛም እዛም ተማረው ተማርን የሚሉ ሰዎች ቤት ውስጥ ነው የሚፈጠረው። ዑለማዎች ቤት አይደለም። ተምረናል፣ በልጽገናል፣ አድገናል፣ ምዕራባውያንን ተቀላቅለናል፣ አንድ አይነት አስተሳሰብ አለን፣ መጥቀናል የሚሉ ሰዎች ውስጥ ነው ብዙ ሙስሊም እንደዚህ አይነት ከተፈጠረ ብዙ የተበላሸ ትውልድ ይመጣል። ያ ትውልድ መጥቶ ስለ ተውሂድ ብትጽፉበት ምን ምን ይሰማል? ምንም መስሚያ የለውም የለውም። እሱ አይደለም የሚወገዘው። ማንም የሚወገዘው ጥላይ ያለች እናትና አባት ነው። ጥለውታል። መጀመሪያ ተሰድ እንደ እንስሳ ወልደው ለሌላ አላሳዳጊ ነው የሰጡት። ሞግዚት እኮ ማለት ነው ተቀጥሮለት ነው ያደገው። የሚበላሽ ነገር አለ ብዙ ነገር ዝም ብለን አይደለም የምንቀረው። ፈይዛ ኸረጀት ስትወጣ ይሄ እሷም ወዘውጁሃ ባሏም ወደ ቢሮ ሲሄዱ በቅየት ኸደማትን በይት የቤቱ አገልግሎት ኸድሚያ ባዶን ይቀራል። ኩሉሃ ሁሉም ባኢአ ባክኖ ይቀራል። ለምሳሌ ምን ህፍዝ አውላድ ልጅን መጠበቅ ይመስል አስጋር ህፃናቶችን መጠበቅ ይመስል ያለ ጠባቂ ይቀራል። ወኢርዳ ማጥባትን ይመስል መንሆ ፊ ዘመን ረባ እየጠባ ያለ ህፃን ልጅ ሚንሁም ከህፃናቶች እየጠባ ያለ ልጅ ያላጥ ይቀራል። ጡጦ ይፈታለታል። ስለ እናቱ ጡጦውን የምትሰጠው ደግሞ የቤት ሰራተኛ ነው። እሷን ወዶ ይቀራል። ህፃን ልጅና ድመት እኮ የሰጠው ነው አይደል? መጀመሪያ ወተት የሰጠው ኩላሃ ዳኢዓ ምን ማለት ነው? ዳኢዓ ባክሎ ይቀራል ሁሉም ነገር ምን ህዝብ ላውላድ ልጅ መጠበቅን ይመስል አስተጋር ህፃናትን ወይ እርባዕ ማጥባትን ይመስል ባክሎ ይቀራል ሁሉ መንሆ የሆነን ህፃን ሲዘመን ይረባ እየጠባ ያለን ምንሁም ከልጆች ውስጥ እየጠባ ያለ ህፃን ያላቅም ይቀራል። ወተህያአቱል አክል ምግብን ማዘጋጀት ራሱ ወሹርብ መጠጥን ማዘጋጀት ለረጁል ለባል ለሻበት ባል ኢዛ ጃአ ምን አመሊህ ከስራው ሲመጣ እሷም አብራ ነው የምትመጣው እሱም ከስራ ሲመጣ ሚስቱም ከስራ ትመጣለች። ደክማለች እኮ እሷም ምንም እኮ አይብ የለባትም ደክማለች። ይኸው ምን ታድርግ? እዛም ውጭ ቢሮ ሰርታ እዚህም ትስራ ይባላል። ግን እነማን ናቸው ያስወጧት? እነማ እነሱ ግፍታ ያወጡት ምዕራባውያን ናቸው። ምዕራባውያን ናቸው ያወጡት። ኢንጂነር መሆን አለብሽ ትችያለሽ አሏት። ዶክተርም ትችያለሽ አሏት። አንቺ ፕሮፌሰር መሆን ትችያለሽ አሏት ተባለች። ይሄንን ካደረግሽ ደግሞ ምን ታገኛለሽ አሏት። ጥሩ ስም፣ ዝና፣ ክብር፣ ግርማ ሞገስ፣ ተሰሚነት፣ ተጽዕኖ ማሳደር በሰዎች ላይ ይህን ሁሉ ታገኛለሽ አሏት። ብር በዛ ላይ ብር ብር ታገኛለሽ አሏት። ገፍተው አስወጧት። ወተህያቱል አክል ምግብን ማዘጋጀትን ይመስል ወሹርብ መጠጥን ማዘጋጀት የሚመስል ለረጁል ለባል ኢዛ ጃአ ሲመጣ ምን አመሌ ከስራው ሲመጣ ለሱ የሚያቀርብለት ማን ነው? ሰራተኛ። ፈለው አጀራ ኢንሳንን አንድ ሰው ቢቀጠር እናስበውማ እነሱ የሆነችን ሴት ከቤት አስወጡ፣ ሚስትን አስወጡ። በሚስት ቦታ ግን ማን ይተካል? የትኛውም ዓለም ላይ ማን ይተካል? ምዕራባውያንም ሳይቀሩ ሴትን አስወጡና ምን ተኩበት? ሌላ ሴት ገብታለች እኮ ቦታው ላይ ሰራተኛ ነው። ቢያንስ ምን አስወጡ? ቆንጆዋን አስወጥተዋታል። አምስት ሰው ተተክቷል። ቤት ይቀራል። የትኛውም ቦታ የትኛውም ቦታ ላይ አለ። ሰራተኛ ለሰራተኛ ቤት የሚሰራ ቀጥረዋል። የሚገርመው እሷን ገብተው አስወጥተው ሌላ ቦታው ላይ ተተክቶበታል። ለምንድን ነው? ሻል ያለችዋን አስወጥተዋል ማለት ነው። ወደ ቤት ፈለው አጀረ ኢንሳንን አንድ ሰው ቢቀጥር የቆሞ የሚሰራለት መቃመሃ በሴት ልጅ ቦታ የሚተካለትና የእሷን ስራ የሚሸፍን ቢተካ በቦታው ላይ ለተዓጠለ ዛሊከ ኢንሳን ያን ሰው ስራ ፈት ሆኗል። ቤት ያም የተቀጠረው ሰው የራሱ ስራ ፈት ሆኗል። ዛሊከ ቤት እዛ ቤት ውስጥ እሱም ስራ ፈቷል። እንደሰው ለምን እሱ ውጣ አይባልም? እንደሱ አተዓጠለ ለዚ ያንን ስራ አጥነት ፈረጀት المرأة ፊራር ሚን ሚስት ሸሽታ የሄደችውን ስራ አጥነት እሱም እዛ ተያይዞታል። ሰዓደት ነቲጃ ውጤቱ በሀገሪቷ ላይ መጥቷል። ቢሐፊዘቲሃ መልሶ በአናታችን ነው የገለበጠው። በእግሩ ራሳችን ላይ መጥቷል፣ ራሳችን ላይ መጥቷል። ውጭ ዞሮ ራሳችን ላይ መጥቷል ማለት ነው። ቢሐፊዘቲሃ ዞሮ ጉዳቱ ራሳችን ላይ መጥቷል። አንድ ሴት ልጅ ገብተው ሲያስወጡ ማን ገብቷል? በሴት ልጅ ቦታ ሌላ ቤት ውስጥ ይቀራል። እንደው ምን መደረግ ነበረበት? ትዳር ያላት ቤት ውስጥ እሷ ቦታ ላይ እየሸፈነ ያለው ሰራተኛ ዘበኛ ይውጣ ግን ስራው ልጅ ነው። ልጅ ቢሆን ቀስተን ነው ልጅ ነው። ለግሻል ወንድ ልጅ እቤት ውስጥ ዘበኛ ሆኖ የሚጠብቀው የሚከልጠው የሚወቅጠው ሲወጣ ሚስት ቤት እነሱ ግን የፈለጉት ይህ አይደለም። የሰው ቁጥር አይደለም የፈለጉት። ምንድን ነው የፈለጉት? ሲሸፍኑ መርዝን ለኛ ሲሰጡን በሚጥም ማር በሚሆን ነገር ለውሰው ነው የሚያጎርሱ። ይህን ልጅ መውጣት አለባት፣ ይህን ልጅ መስራት አለባት፣ እንደዚህ ማድረግ አለባት፣ አስተዋጽኦ ማድረግ አለባት አሉ። ሴትን ልጅ ነው ኡብላቱ እቤት ውስጥ ምን ይቀራል? ወንድ ሰራተኛ ይቀራል። ፈለው አጀረ ኢንሳነ አንድ ሰው ቢቀጥር የቆሙ የሚቆምን መቃነሃ በእሷ ቦታ ለተዓጠለ ዛሊክ አልኢንሳን ይህ ሰው ስራ ፈት ሆኖ ይቆያል። ዛሊክ ልቤት እቤት ውስጥ ብቻውን ስራ ፈት ነው። ሴት ብትቆይ ኖሮ ስራ ፈት ልትባል ነበር አይደል? አስወጧል። እሷ ቦታ የሚተካው ሰው ምንድን ነው ስራ ፈት ነው። ይህ ስራ ፈትነት ኸረጀት ልመርአ ሴት ልጅ ለቃ የወጣች የሚሆን ከአደት ነቲጃ ውጤቱ ተመለሰ ፊ ሐፊዘቲሃ በራሷ ላይ ተመልሷል። ውጤቱ ውጤቱ በራሷ ላይ ነው። አላ አነ ኹሩጅ አላ አነ ኹሩጅ አልመርአ የሴት ልጅ መውጣት ወብትዛሊሃ ውጭ ላይ ሂዳ ስራ መያዟ ይሄ በዚህ ስራ ሂያኡል ሙርአ ሙርአዋ ባክኗል። የሴት ልጅ ማዕረጓ ወርዷል። ወዲን ዲኗም ወርዷል። ሂያኡል ሙርአ የሴት ልጅ ማዕረጓ ይቀንሳል፣ ይወርዳል። ለምን ከብዙ ጋር ስትሯሯጥ ነው ስትተራረብ፣ ስትጫወት፣ ክብሯን ጥላ ስትሳሳት፣ እሱም ሲያስቃት እሷም ስታስቀው እንደዛ ነው ቀናሽ እሱ እንዳሳስታ በጣም መቅናት አለበት ነው እንድንጠብቅ ራሳችንን ራሳችንን እንድንጠብቅ አላ አነ ኹሩጅ አልመርአ ሴት ልጅ መውጣቷ ወብቲዛሉሃ እዛ ስራ መያዟ ፊህ ዲያዑል ሙሩአ ክብሯን ማውረድ ነው ወዴን ሃይማኖቷንም መቀነስ ማውረድ ነው ትንቆጣቆጣል። ጥቅቅ ነው መሰለኝ ሲሄድ ትንሽ ይለቃታል። ግን ትንሽ ግፊት ነው የሚያስፈልጋል። انتهى እዚህ ይጠናቀቃል። ይሄ ሼህ ሙሐመድ አልአሚን ሽንኪቲ አክባር ማለት ነው። ፈተኪላሃ ፈተኪላህ አላህን ፍሪ አየቷል ቁጥር ሙስሊማ አንቺ ሙስሊም እህቴ ሆይ አላህን ፍሪ አላህን ፍሪ ولا تنخدعي አትታለይ بهذه الدعاية በዚች ባባባል አልሙግሪባ አታላይ በሆነች አባባላቸው አትንበርከክላቸው አደራሽ ወላ ተንኸዲዕ አትሽው አትታል የሀዲህ ዲዓ በእነዚህ አባባል በዚህ በእነዚህ አባባሎች አልመግሪባ አታላይ ይሁን ቀጥቃሽ ይሁን ፈኢነ ዋቂዕ ኒሳ የሴቶች ክስተት አላቲ እነዛ እንኸዳዕነ የተታለሉት ሴቶች ክስተት ቢሃ ኸይሩ ሻሂድን ጥሩ ምስክር ይሁን አላ ፈሳዲሃ ምን ያክል እንደተበላሸ አለ ወከሸሊሃ ምን ያክል እንደከሸፈባቸው ምን ያክል እንደከሸፈባቸው እሷ ራሷ ምን ያክል እንደተታለለች ልጅ በጣም ተበልታለች። በጣም ብዙዎች አሉ ያለ ትዳር የቀሩ ራሱ ሳቸው እዛም ጋር ሲሮጡ እዛም ጋር ሲሮጡ መስሏቸው የሚያልፍ መስሏቸው ብዙ እድሜያቸውን ያሳልፋሉ። ቢሮ ደረጃ ውስጥ ከገባች አህሉሱና ያገባል። አህሉሱና ቢሮ ከገባች አይሄድ ይሰራል አይደል እንዴ ይሰራል። ስለዚህ የግድ የሚፈልጋት ይችን ስራ የምትሰራ ሴት ማንም ይፈልጋት ማንም ይፈልጋት ማንም ይፈልጋት ብር የሚፈልግ ሰው ይፈልጋታል። ያ ደግሞ ካልተገኘ ሌላ ይፈልጋል። እሱም አዎ ቢሮ ከሄደችማ እኔ አልተማርኩም ባለብር ነጋዴ ከሆነ አልተማርኩም መስተማር ጋር ከተገናኘች አላገኛትም ይላል። ይጠራጠራል አይደል? ባሏን ራቁቷን ነው የምትቀረው። አደጋ ነው፣ በጣም አደጋ ነው። ለብዙ ነገር ያጋልጣል። አሪፉና መጀመሪያ ያስገባል። አደጋ ስለሆነ ያውቃል። በጣም ብዙ ነገር አለበት ከጀርባ ቀላል እንዳይመስል ቢሮ ውስጥ ብቻዋን ከወንድ ጋር መቀመጧ ቀላል ነገር እንዳይመስል ማታ ስትመጣ በሰላም አይደለም የምትመጣው። ቢያንስ ከሐራም ላይ ላትንበረከክ ትችላለች፣ ግን ልቧ ታሞ ነው የምትመጣው። መርዝ ለቀውባት ነው የሚመጣው። ሹብሃ ከተውባት ነው የምትመጣው። አንድ ብዙ መርዝ ነገር አለ። እክትላፍ የተከለከለው መጀመሪያ ለሱ ፈደዘሪ አለ ፈኢነ ዋቂ አኒሳ የሴቶች ክስተት አላቲ እነዛ ሴቶች እንከዳዕነ የተታለሉት ቢሃ በእነዚህ በዲዓየተን ሙግሪባ በአካላዊ አባባል የተሸወዱ ሴቶች ኸይሩ ሻሂድን በላጭ ምስክር ይሆኑሻል። ተመልከች አላፈሳዲሃ ምን ያክል እንደተበላሹ ያቸው وفشلها ምን ያክል ህይወታቸው እንደከሸፈባቸው ተመልከች። والتجربة ሙከራ ደግሞ خير برهان ምርጥ የሆነ መረጃ ነው። በሙከራ direct አይተሽዋል፣ practical አይተሽዋል ማለት ነው። ሌሎች ሌሎች ላይ ሲደርስ direct አይተሽዋል። والتجربة በሙከራ የተገኘ ነገር ደግሞ خير برهان ምርጥ የሆነ መረጃ ነው። በሙከራ የተገኘ ነገር ምርጥ መረጃ ነው። አረፍተ ነገሩ ብቻ ሳይሆን ሴቶች ላይ ስንት ነገር ሲደርስ አይተሻል ነው። ባድሪ ስጠኝ፣ ዋ ተሽቀዳደኝ፣ አየፈሃለሁ እየዛትኩ አይደለም ነው ወላሂ ምክር ስለሆነ ባዴሪ ስጠኝ ይላሉ ሸኹ አየቷ ለቁል ሙስሊማ አንቺ ሙስሊም እህቴ ሆይ ስጠኝ ቢዚዋጅ በጋብቻ ስጠኝ። ቶሎ ቶሎ ማድንክ ሻባ ወጣት እንደሆንሻል አሁን ወጣት እንደሆንሽ መርጉባ ሰዎች እየተሻሙብሽ مرغوبة ሰው እየተጨረሰብሽ ባለ ሰዓት ቶሎ ቀደ መምረጥ በምትችይበት ሰዓት አሁን ላይ አምስት ስድስት ሊጎርፍ ይችላል። ምረጭና እንትን በቃ አሁን ቆይ አንድ አንድ አንድ እንደዚህ አይነት እኮ አባባል አለ ሴቶች መካከል ለመከላከያ ብለው ይህንን form ያወጣል ወላሂ ምን ያክል ሽሙዳ እንደሆነ አያውቁም። ራሳቸው ላይ ምን ያክል መጥፎ ስም ዝና እያወጡ እንደሆነ ትጠይቃት አለ ያን ትጠይቅ አለ አለ አለ አለ ሁሉም ኋላ ምን ያወራል? እከልይት አላት ይባላል። ተመርቃ ትወጣለች። አሁንም አላት አታገባ። ለምን አላት አሁንም አታገባ። ማን ይመጣል? ማን ይጠይቃል? ሀያ ሰባት ሀያ ስምንት ከገባች በኋላ ከታች ያለ አስራ ምናምን ያሉትን ይፈልጋል። እዚህ እንደገና እናት ጋር መልሶታል። እንደዛ ነገር ይመጣል። ሀያ ሰባት አመት በላይ እኮ ከእናታቸው ጋር እኩል ነው ይሆናል እንዴ? መሆንም አይቀርም። ለዚህም ነው ሸኹ እየመከሩን ያሉት የማንንም ሞራል ለመንካት አይደለም። ወላሂ አይደለም፣ ፈጣን እንድንሆን ነው። ሌላ አይደለም፣ ሞራል ለመንካት አይደለም። ሻበተን መርዑባ ሰው የሚፈልጋት ወጣት እያለች ነው መስጠን ያለብሽ። አሁን እሱና መምረጥ የምትችሉ እዚህ ሰዓት ግዴታ እኮ ነው። እውነታ ነገር እውነታ ነገር የማንንም ሞራል ለመንካት አይደለም። ወንዱም እንደዛ ነው፣ ሴት ብቻ አይደለም። ወንዱም እንደዛ ነው። ከሄደ በኋላ መምረጥ አይችልም። ከወጣን በኋላ ተመርቆም ከሄደ ቆይማ ቆይ ቆይ ቆይ ቆይ ተብሎ ከተሄደ በኋላ አሁን ላይ ምን አይነት ምርጫ አለ መሰላችሁ? ያም ሲመጣ ቆይ፣ ያም ሲመጣ ቆይ፣ ያም ሲመጣ ቆይ ከተባለ ምን ላይ እንደምንወድቅ ታውቃላችሁ? በኋላ ማንም የሚጠይቅ ይጠፋል። አንድ ጠያቂ ይመጣለት ምን እንደሚባል ታውቃላችሁ? ጾታው ብቻው እንዲሆን ነው የምትለው እሷ። እሱም ራሱ ሴት ናት ብሎ ነው ኋላ የሚጠይቀው። አፍንጫዋ ቀጥ ያለ አፍንጫዋ የተኛ ምናምን ነገር መስፈርት ያከትመለታል። ነዋ መምረጥ አይችልም። ሴት የሌለበት ቦታ ልትመደብ ትችላለህ እኮ በስራ አለ። የምትሄድበትን ቦታ ነው ማየት አለበት። በጣም ውድ ነው። بادري ፍጠኛ አየተዋል ሁሉ ሙስሊማ አንቺ ሙስሊማ ሄቶ ነው بالزواج በጋብቻ ፍጠኛ ማዱንቲ ሻባ ወጣት እያለች ተሽቀዳደም እየነገሩ ነው ሰው مرغوبة እየተፈለግሽ ባለበት ሰዓት ስጠኝ ሰው ወላ ተአኺሪ እንዳታዘገይ እንዳታዘገይ من أجل مواصلة الدراسة ትምህርቴን እቀጥላለሁ በማለት ያዝን ይፈታ ወላ ተአኺሪ እንዳታዘገይ ምን አጅሊ መዋሰለቲ ዲራሳ እንደ አባት ነው ነው የመከሩት። ወላሂ እንደ አባት ነው የሚደርሰውን በሴት ልጅ ላይ የሚደርሰውን ስላየ ላይ ከደረሱ በኋላ ኩዌት ላይ ምን እንዳደረጓቸው ታውቃላችሁ? ባለፈው ፓርላማው የሆነ ነገር አጸደቀ። 1500 1500 ዶላር ሊከፈለው ምን ለሚያገባ ከአርባ ዓመት በላይ ያሉ ትዳር የሌላቸውን ሴቶች ያገባሉ። ላይ በፓርላማ ነው የጸደቀው። ሁለተኛ ሚስት አድርጎ ማለት ነው። ዛሬ እያሉ ነገ እያሉ አሳልፈው አሳልፈው አንደኛ በዘልጣና ጥለውባቸው አረብ ናችሁ የውጭ ዜጋ አታገቡም ብለዋቸው ወደ ምዕራቡ ዓለም እየሸሹ ይሄዳሉ። በስደት ይኖራሉ ሴቶች። እዚህ ያሉትን አርባ አርባ ዓመት ሆኗቸዋል። ከዛም በኋላ ምንድን ነው እስኪ ለቢያንስ ዘራቸውን እንኳን መተካት አለባቸው በሚል ወላሂ ፓርላማውን ያጸድቀው ምን አልዓጀብ አንድ ሺ አምስት መቶ ዶላር ይከፈላል ለአንድ ሰው በማግባት ብቻ በወር ደመወዝ ይሄ ይከፈለዋል። የወር ደመወዝ ስላገባ ነው ተደራቢ ሴት አድርጎ ማለት ነው። ለምን ወጣትነታቸውን እንክት አድርገው በልቶታል። ይሰጣል። አንደኛ ይሄ የእነሱም ጥፋት አይደለም፣ የሴቶቹም ጥፋት አይደለም፣ የቤተሰብም ጥፋት ነው። እንዴት ተጠውጡበት ባዲሪ ፍጠኝ አየተዋል እክቱ አንቺ እህቴ ሆይ አልሙስሊማ አንቺ ሙስሊም እህቴ ሆይ ልጅዋጅ በጋ ብቻ ማዱን ሲሳባ ይህን ጊዜ ወጣት እንደሆን ወጣት እንደሆን መርሆባ ምን ማለት ነው? መርሆባ ሰው በሚፈልግ ሰዓት እየተቃረጡበት ወላቱ ተአኺር እንዳታዘገይ ምን አጅሊ ብለሽ መዋሰለቲ ድራሳ ትምህርቴን ለመቀጠል ብለሽ ለምን ስትውጪ 25 ወላሂ ድጋሜ እናገረዋለሁ 25 26 ዓመት ሆኗት ከወጣች በኋላ ይሄ አንተም የምትደብቀው አይደለም እውጭ ላይ የምናውቀው ሁሉም ወደ ወጣት ነው የሚሯሯጠው ወላሂ ትልቅ ናት እየተባለ ነው የሚፈጠር በቃ ይሄ አይነት አለ እውነት እውነት አለ ምን አጅሊ መዋሰለቲ ድራሳ ትምህርቴን እቀጥላለሁ ብለሽ አው አመልን ሲወሪፋ ወይ ስራ ልስራ ቆይ ትንሽ የመንግስት ስራ ልስራ፣ ትንሽ ደሞዝ ላጠራቅም፣ ቤተሰብ ረድቶኛል ገንዘብ እየላከ እነሱ ልሸፍንና ከዛም በኋላ እገባለሁ። ይሄ ምን ሊያመጣ ይችላል? መመረጥ ያመጣል። ተመርጦ ተመርጦ የናቁት ኋላ እኮ ላይመጣ ይችላል። መጀመሪያ አካባቢ ላይ የናቁት ኋላ ላይመጣ ይችላል። እዚህ ነው ለእኛ ማስጠንቀቂያ ሻበተን መርጉባ መርጉባ ያለው እጅግ በጣም ሰፊ ትርጉም ያለው ሾ ሻበተን መርጉባ ያለው ከእነዚህ ዋጀ ጋብቻ አለመወፈቅ የተሳካ ጋብቻ እነዚህ ዋጀል መወፈቅ የተሳካ ጋብቻ ወሰዓደቱኪ ደስታሽ እሱ ነው። ወራሐቱኪ እረፍትሽም እሱ ነው። ወሰዓደቱኪ ደስታሽም እሱ ነው። ወራሐቱኪ እረፍትሽም ተምራ ተምራ ለማን ነው የምትለፈው? ስለምን አይደለም ቤተሰብን ዝንተ ዓለም ለማገልገል እኮ አይደለም። የሆነ ዓላማ አለኝ ቤት ይዛለሁ የሚል ዓላማ አለ። ሁሉም እያንዳንዱ ወንድም ዓላማ አለው፣ ሴትም ዓላማ አለው። አላማውን ግን ጊዜውን በጠበቀ መልኩ አለማድረግ ነው ችግሩ እንጂ ሁሉም ያውቃል ይሄ ወሆ ጋብቻሽ ወአዊዱ ይቀይርልሻል አንኩል ዲራሳ ስለ ትምህርትሽ ተቀያሪ ይሆናል ወወዚፋ ስለ ስራሽም ተቀያሪ ይሆናል ወላ ይعوض አንሁ ስለ ትዳርሽ ግን ቅያሪ አይሆንሽ ድራሳ ትምህርቱ ተቀያሪ እንዳይሆን ኢንጂነር ትሆኚ ይሆናል ዶክተርም ሊሆን ይችላል ግን በትዳር ዓለም የምታገኘውን ጣዕም አታገኝም በትዳር ዓለም የሚገኘውን ጣዕምና ለዛ ነስልሽን ልጅሽን አይቶ አቅፎ መሳ የሚባለው ነገር ሊዘገይብሽ ይችላል። በጣም ወላ ዩዓውዱ አንሁ ትዳርን አይተካልሽም። ድራሳ ትምህርት ቤት ትዳርን ለዛ አይተካልሽም። ወላ ወዜፋ ስራሽም አይተካልሽም። መህማ በለጋ የትኛውም ደረጃ ብትደርሽ መህማ በለጋ የትኛውም ደረጃ ቢደርስበት መሳለ በስራም አለ የኖቤል ተሸላሚ እንድትሆኝ ጠቅላይ ሚኒስትር እንድትሆኝ አስተዳደር መሪ ብትሆኝ ምን አይልሽም፣ አይተካልሽም እያሉ ይሄ ሁሉ ቅስቀሳ የተደረገው ሊነኩነ አላቁነቲና ሞፊ የነቢዩን አለይሂ ሰላቱ ወሰላም ሱና ጠንከር ብለን በወጣትነታችን ወደ ሐራም እንዳንልከሰከስ ወደ ሐራም እንዳንልከሰከስ በወጣትነት ጥሩ ህብረተሰብ እንድንገነባ ነው። በዝሙት የተጨማለቀ ትውልድ እንዳይፈጠር ነው ይህንን ያደርጉ ተጓባን አይደል? እንጂ እድሜ ሲነሳ የማንንም ስሜት ለመንካት አይደለም። አደራ ወይ ይعوض عن كل دراسة ትምህርትን ሁሉ ይተካልሻል። ወወዲፋ ስራሽን ይተካልሻል። ወላ ይعوض عنه እሱን ግን የሚተካልሽ የለም ጋብቻሽን። ድራሳ ትምህርት አይተካልሽም። ወላ ወዴታ ስራም ቦታውን አይተካልሽም። ደስታ ሰርታ ደስ ካልታገኝ ትችላለች። ማታ ግን ምንድን ነው ድርብሽን ወይም ደግሞ ምንም እርካታ የለም። ሰርቶ ብር በልቶ መተኛት ምንድን ነው ትርጉሙ? እና ማዕና ለሁለት ምንም እኮ የሆነ ለዛ ዓለም የተፈጠርክበት ዓላማ ምንም የሆነ ደረጃ ላይ አልደረስክም ባዶአችንን ማለት ነው ባዶ ነን ማለት ነው ወላ ወዚፋ ስራ መህማ በለጋ የትም አቅጣጫ ቢደርስ የትም ደረጃ ቢደርስ ምን ማድረግ ነው ቶሎ ማግባት ማለት ነው ኢንሻአላህ هذا هو سنة نبينا عليه الصلاة والسلام عائشة تزوجت في كم عمرها ስንት ዓመቷ ነው የገባች በስድስት ዓመቷ አገባች። በስንት ዓመቷ አንድ ጣራ ስር አንድ ቤት በኖር ጀመረች ከነብዩ ጋር በዘጠኝ ዓመት በዘጠኝ ዓመት የግድ የዘጠኝ ዓመት ናት። በሀያ ውስጥ በሀያ አምስተኛው ችግር የለም ግን ተመርቀውም ያዙ ችግር የለም። አንተም ተመርቀህም አግባ ምንም አይደለም። ግን ቆይ ይህን ሰርቼ ቆይ አድርጌ ቆይ አድርጌ እያልን ሌላ ነገር ውስጥ መግባት የለብንም ነው። ቁሚ ተነሽ የአመል ቤትኪ የቤትሽን ስራ ቀጥ ብለሽ ስሪ ተነሽ በሱ ላይ የአመል ቤትኪ ስራ ላይ ቀጥ በይ ወተርቢየቲ አውላዲኪ ልጅሽን በማሳደግ ላይ ጽኚ ፈኢነ ሀዛ ይህ ነው ሆ አመሉኪ ልአሳፊ መሰረታዊ ስራሽ ይህ ነው አልሙትኒክ ፍሬያማ ስራሽ ይህ ነው ፊልሀያት በዚች ህይወት ፍሬያማ ስራሽ ይህ ነው ጌታ ጋር የሚያቃርብሽ አላህ ጋር የሚያቃርብሽ ነብይሽ ጋር የሚያዛምድሽ የነብዩ ጎረቤትም ለመሆን ይህ ነው ፍሬያማ ማለት ከእነ ሀዳ ቤትሽ ስራ ላይ ቀጥ ማለት ልጆችሽን ማሳደግ እስላማዊ አካሄድሽን መሄድ እስላማዊ ትምህርትሽን መከታተል በዛ ላይ ያለውን አስተዋጽኦ ማድረግ ያለባትን ለህብረተሰቡ ታደርጊያለሽ ሸሪዓን በጠበቀ መልኩ فإن هذا إيه هو عملك الأساسي مسألة السراشي المسلم ፍሬያማ የሆነ ፍል ሐያት በህይወት ወላ ተጥሉቢ እንዳትፈልጊ አንሁ ስለዚህ ስራሽ እንዳትፈልጊ በዲለን ተቀያሪ አትፈልጊ ፈኢነሁ ይህ ተቀያሪ የሚባለው ፈኢነሁ ይህ የቤት ስራ ላያዕዲሉሁ ሸይጡን ምንም ነገር ሊመጣጠነው አይችልምና ላያዕዲሉሁ ሸይጥ ምንም ነገር ሊመጣጠነው አይችልም አደራ እያሉ ላቱፈውቲ ዝዋጀ የትዳር ዘመንሽን አሳባፊ ላቱፈውቲ አሳባፊ الزواج የጋብቻሽን ጊዜ አሳባፊ الرجل الصالح መልካም ሰው ሲመጣልሽ አግኝ ጥሩ ሷሊህ አቢስ ሰው ከመጣ አግቢ እንዳታሳልፍ رحمك الله አታሳልፊ فإن الرسول صلى الله عليه وسلم يقول يا الله መላክተኛ እንዲህ ይላሉ إذا أتاكم ለሴቶች ስለተጻፈ እንጂ ወንዶችንም ነው የሚመለከተው ላ ቱፈዊ አታባክን አንተ ወታደሮች ጋር ብትሰለ ላ ላቱፈውት ዚዋጀ ጋብቻን አታባት ነው። እሺ አታባት ቢልመርአት ሷሊሃ በመልካም ሴት ቢልመርአት ሷሊሃ መልካም ሴት ከማግባት ወደ ኋላ ነብዩ አለይሂ ሰላቱ ወሰለም አዱንያ መታ ዱንያ መጣቀሚያ የመርኪያ አገር ናት አሉ። ኸይሩ መታዒሃ አልመርአቱ ሷሊሃ ምርጥ መጣቀሚያ ውስጧ ካለ ሸቀጥ ውስጥ ምርጡ ማን ነው? አልመርአቱ ሷሊሃ መልካም ሴት ናት ብለዋል ነብዩ አለይሂ ሰላቱ ወሰላም። መልካም ሴት ማናት ሲሉ ነብዩ አለይሂ ሰላቱ ወሰላም አልመርአቱ ሷሊሃ ኢዛ ነዘርተሃ ትስርቁ ስታያት የምታስደስትህ የአላህ ሚስት ኢለቲኒ ስላት ይመስላል ደስ የምትል ማለት ኢዛ አመርተሃ ትጢዑህ ትጢዑክ ስታዛት እሺ የምትልህ ወኢዛ ጊብተ ተሕፈظ በይተክ አው ከራመተ አንተ ስትወጣ ደግሞ ክብርህን የምትጠብቅ ማንንም ያጎተህን ልጅ ይሁን አጎተህ ያጎተህ ልጅ ናግባ እያለች የማታስገባ ቤት አደጋ ነው። አጅነብዮችን ምግቡ የማስተማር ክብርን የምትጠብቅ አልመርአቱ ሷሊሃ ሀዲህ ኢዛ አታኩም ብለዋል ነብዩ አለይሂ ሰላቱ ወሰላም። ኢዛ አታኩም ከመጣ መን ተርደውነ ዲነሁ ዲኑን የምትወዱት ወኹሉቀሁ ጠባዩን የምትወዱት ከመጣላችሁ ፈአንኪሑ ዳሩትን አሉት ነብዩ አለይሂ ሰላቱ ወሰላም። ኢላ ተፈዓሉ ይህን ካላደረጋችሁ ተኩን ይፈጠራል ፊትና ፊትና ይፈጠራል። ፊልአርድ በምድር ላይ ጥፋት ይፈጠራል። ወፈሳዱን ከቢር ከባድ ውድመትም ይፈጠራል። በኡማው መካከል ብክነት፣ ዝሙት ይፈጠራል። አባት ሲጠየቅ እንዲህ ይላል። ምን ይመጣል መሰላችሁ? ሁለቱ ልጆች በውጭ ላይ ይተዋወቃሉ። ወደ የት ይሄዳሉ? ኢለል መሐረማት፣ ወደ እርም ቦታ ልቅ ዝሙት ይሄዳሉ። አደጋ ይፈጠራል። ነብዩ አለይሂ ሰላቱ ወሰላም የመከሩትም ይሄ ነው። ኢዛ አታኩም ከመጣ መን ተርደውነ ዲነሁ ዘሩን አይደለም ያሉት ዘሩን አላሉ አካባቢውን አላሉ ምንድነው ምንድነው አይደል من ترضون دينه وخلقه። ሁለት ውጤቶች ናቸው ዋናው ዲኑን የምትወዱት وخلقه ጠባዩ የተመቻችሁ ከመጣ ፈአንሲሁ ዳሩ እላ ተፈዓሉ ይህን ካላደረጋችሁ ግን تكن فتنة ፊትና ይፈጠርባችኋል في الأرض በምድር ላይ ጥፋት ፊትና ይፈጠራል በምድር ላይ ፊትና ማለት ምንድነው ፊትና ምንድነው የእርስ በርስ መስተካከል ማለት ነው። አጅነቢይና አጅነቢ ወንድና ሴት መቀላቀል መፈላለግ ደግሞ ወፈሳዱን ከቢር ታላቅ ጥፋት የሚፈጠረው رواه الترمذي ትርሚዚ ዘግቦታል ሐዲሱን ወሐሰነሁ ሐሰን ነው ብለዋል ሐዲሱን ወለሁ ሸዋሂድ ብዙ ሻሂዶች አሉት ሐዲስ የሚያጠናክረው ብዙ ሐዲስ አለ እዚህ ሐዲስ ማለት ነው ለዚህ ነብዩ አለይሂ ሰላቱ ወሰላም በዚህ ከፍተኛ ቅስቀሳ አድርገዋል ተግባባን አይደል ግልጽ ነው አኽዙ ረእይ ልመርአ ፊ ተዝዊጅሃ እንመልከት። አኽዙ ረእይ ልመርአ የሴትን ልጅ አስተሳሰብና የሴትን ልጅ ሀሳብ መቀበል ፊ ተዝዊጅሃ በሚድሯት ሰዓት የሴትን ሀሳብ መቀበል እንዴት ነው ከሌም ብንድርሽ ይመችሻል፣ እሱ ይሄድልሻል ተብላ መጠየቅ አለባት። ማማከር አአ ልትል ትችላለች። በተለይ በአሁኑ ሰዓት ቤተሰቦቻችን እኛ አንመጣጠንም አይደል? አስተሳሰብና የእኛ ይመጣጠናል። እናት ለአንተ ልትፈልግለት ትችላለች። ጥሩ ብላ እሷ በምታውቀው አለባበሷ የወረደ ፊኗ ላይ የወረደች ልትሆን ትችላለች። ብዙ ነገር ይመጣል። አንተ የምታውቀው የምትመርጠው አለ፣ እሷም እንደዚህ የምትመርጠው አለ። እነሱ የሚመርጡላት ሊኖር ይችላል። የኛ አይጣጣም። ስለዚህ ምን መቀበል አለብን? አመለካከቷ አኸዱ ረእይ ልመርአ የሴት ልጅ አመለካከትና አስተያየትን መቀበል ፊተዝዊጃ ስትዳር አለች ይራዱ ተዝውጁሃ ልትዳር የተፈለገች ሴት ላተክሉ አታገል ምን ሰላት ሐላት ከሶስት ባህሪ አንዱ ነው። ሊድሯት የተዘጋጁላት ሴት ልጅ ከሶስት አንዱ ነው። አንዷም ትሆናለች ከሶስት አለች ይራዱ ተዝውጁሃ ያጋቧትና ሊድሯት የተፈለገች ሴት ላተክሉ አትጸዳም من ثلاث حالات ከሶስት ባህሪ አንዱ ናት ማለት ነው። ከዛ አታገልም ከሶስት ባህሪ አንዱ ናት። አንደኛ ኢማ አንተኩነ ሰገረተን ቢክራ ወይ ትንሽ ቢክራ ናት አምስት ዓመት የስድስት ዓመት የሰባት ዓመት የስምንት ዓመት ቢስራ ትንሽ ቢስራ ልትሆን ትችላለች። አንድ ሁለተኛ ወይማ አንተኩነ ወይና بالغة بكرا። ቢክራ ሁላ ያላገባች ባሊግ እስከ አምስት ዓመት በላይ እስከ ሀያ ዓመት ያለች ሀያ አምስት ትቀጥል ይችላል። ቢክራ እስካላገባች ድረስ ቢክሯ ይኖራል። ህጓ ያለ ማለት ነው። ሶስተኛ ወይማ አንተኩነ ተይባ ወይ ፈት ትሆናለች ወይ ፈት ልትሆን ትችላለች። ከሶስቱ አንዱ ነው አይደል የሚሆነው ወይ ትንሽ ቢክራ ናት ወይ ትልቅ ቢክራ ናት ወይ ፈተናት። በቃ ይሄ ነው ልጅ ባህሪ ነው። ትልቅ አዛውንት ሊሆኑ ምንድን ናቸው ጠይብ ይሆናል። ትልቅ ሴት ሊሆኑ ማለት ነው። ወይም አን ተኩነ ተይበን ወሊኩል ዋሂደትን ለእያንዳንዱ ሴት ሁክሙን ኻሱን የተለየ የሆነ ሁክም አላቸው። እያንዳንዱ እንመለከተዋለን በቦታው ኢማ አን ተኩነ ሰጊረተን ህፃን ቢክረን ትንሽ ህፃን ቢክራ ወኢማ ወይም ደግሞ አንተ አንተኩነ ባሊገተን ቢክረን ቡሎግ የደረሰች አቅመ ሔዋን የደረሰች ቢክራ ቢክራ ማለት ምንድን ነው? ያላገባች ማለት ነው። ሶስተኛ ወኢማ አን ሰይበን ወይ ፈት ትሆናለች። ከሶስቱ አንዱ ልትዳር የተፈለገች ሴት ወይ ሰገይረተን ቢክራ ናት፣ ወይ ባሊገተን ቢክራ ናት፣ ወይ ሰይባ ናት፣ ወይ ሰይባ ናት። ወሊኩል ዋሂደቲን ለእያንዳንዷ ሁክሙን ኻሱን የራሱ የሆነ ሁክም አላቸው። አንደኛ እንመለከት። ፈአመል ቢክሩ ሰገይራ ትንሽ ቢክራ የሰባት ዓመት የስድስት ዓመት ልጅ ከሆነች فلا خلاف ምንም ግጭት ልዩነት የለም أن لأبيها ለአባቷ መብት አለ أن يزوجها ሊድራት ይችላል بدون إذنها ያለምንም ፍቃድ ይሄ ምንም ኺላፍ የለም በይነ ዑለማ ባይሆን ምን ኺላፍ አለ ምን ኺላፍ አለ የሚድራት ካስተዋ ጋር መሆን አለበት በጣም ህፃን ከሆነች ስድስት ዓመት ሰባት ዓመት ልጅ ስለሆነ ከሆነች እከሌን ታገቢዋለሽ ተብላ ትጠየቅም ምንም አታውቅም፣ የምታውቀው ነገር የለም። እሱ ከሚጠቅማት ሻት በዲን በምን መዝኖ በዱንያ ሚዛን ሳይሆን በዲን ሚዛን መዝኖ ሊድራት ይችላል። فأما البكر الصغيرة ትንሽ ከሆነች ትንሽ ቢክራ ከሆነች ፈላ ኺላፈ ምንም ልዩነት የለም። አነ ሊአቢሃ ለአባቷ አለ አዩዘውጅሃ ሊድራት ይችላል። ቢዱን ኢዝኒሃ ያለ ፍቃዷ ሊአነሁ ምክንያቱም ላኢዝነ ለሃ ፍቃድ የላትምና ፍቃድ የላትም የፍቃድ መብት የላትም ሳይሆን መፍቀድ አትችልም። ስልጣን ምን ታውቃለህ? እሱ ነው ኃላፊነቱን መውሰድ ያለበት። መረጃ አለ። ለምን ምን لأن أبا بكر الصديق رضي الله عنه أبو بكر الصديق زوج ابنته عائشة عائشة درواتها رضي الله عنها الله سرها يقبلاتنا درواتها رسول الله صلى الله عليه وسلم لا الله ملاكተኛ عائشة درواتها وهي عائشة بنت ست سنين የስድስት ዓመት ልጅ يسجد የስድስት ዓመት ልጅ እያለች ድረዋታል ነብዩ አለይሂ ሰላቱ ወሰላም ቡኻሪ ላይ በተዘገበ ሐዲስ አለ። ነብዩ ጋር የጀመርኩበት እለት አስታውሳለሁ ትላለች። እየተጫወትኩ ዝዋጅ እየተጫወትኩ እያለ ነው የተጠራች በዘጠኝ ዓመቷ ሴቶች ፏፏሉኝና አመቻችና ለማን ሰጡኝ? ለነብዩ አለይሂ ሰላቱ ወሰላም አስገቢ ትላለች። ራሷ ትነገራለች። የተመሰረተችበት ነው ማለት ነው። በህፃንነቷ አታውቅም። ነብዩ ነብይ ናቸው እንደዚህ ይጠቅማሉ ምን ይላሉ ይሄን ላታውቅም የስድስት ዓመት ልጅ የስድስት ዓመት ልጅ ምን ያውቃል ምንም አያውቅም በስድስት ዓመቷ ተዳረ ይዳራል አሁን በስድስት ዓመትም በሰባት ዓመትም ይዳራል በአምስት ዓመትም ትዳር ሲል ስትዳር ግን የዛን ጊዜ ለባል ትሰጣለች እንዴ አትሰጥም እና ጥሩ አይደለም እስከ መቼ ድረስ መቆየት አለበት እስከምትችል አቅመ አቅመ ሔዋን እስከምትደፍር لأن أبا بكر الصديق رضي الله عنه زوج ابنته في لجاكتون دروال عائشة عائشة دروات رضي الله عنها رسول الله صلى الله عليه وسلم لا الله ملاك تنيا دروات النبي عليه الصلاة والسلام أبو بكر الصديق وهي بنت ست سنين يسد سامة لجيالك وأدخلت عليه وأدخلت عليه ለነብዩ ተሰጠች ወሄ ቢንቱ ትስዒ ሲኒን የዘጠኝ ዓመት ልጅ እያለች ወኡድኺለት አለይህ ማለት ለነብዩ ሰጥቷል፣ አሳልፈው ሰጥቷል። የስንት ዓመት ልጅ እያለች? ቢንቱ ትስዒ ሲኒን የዘጠኝ ዓመት ልጅ እያለች በዘጠኝ ዓመቷ ሴት ትችላለች ማለት ነው። ግንኙነትን ትችላለች። ላኪን እነሱና እኛ ይለያያል። በዛ ዘመን ያሉና በአሁኑ ዘመን ያሉ ይለያይ ይችላል። የግድ የማይችሉ ከሆነ ይደረግ ማለት አይደለም። አሁን እኮ ሊያስቀጣም እኮ ይችላል። ከአስራ ስምንት ዓመት በታች ያለች ጋር ግንኙነት ከፈጠረ አንድ ሰው የሆነ ነገር ቅጣት ሊኖርበት ይችላል፣ ሊያሳፍረው ይችላል፣ የሆነ ነገር ሊኖር ይችላል። ይችላል አለ እንደዚህ አይነት ህግ ይኖራቸዋል አይነት ይኖራቸዋል ማለት የኋላ በምጥ ሰዓት መጥፎ ነገር ሊፈጠር ይችላል። የተለያየ ነገር የሚያመጡት ነገር ይኖራል። ዋናው መቻልና ለመቻል ነው። እድሜ ክልል አይደለም። ሐዲሱ ሙተፈቅ አለይ ነው። ቃለ አልኢማሙ ሸውካኒ ምን ይላሉ? ይሄን ሌላው የሚባለው ኪታባቸው ላይ ስድስተኛው ጥራት ከመቶ ሀያ ስምንት እስከ መቶ ሀያ ዘጠኝ ድረስ ባለው ገጽ ላይ እንዲህ ይላል ፊል ሐዲስ ሐዲስ ውስጥ ደሊሉ መረጃ አለን አላ አነሁ ላ የጁዙ ይቻላል ልልአብ ለአባት ይፈቀድለታል አዩዘውዝ እብነተሁ የልጁን ሊድር ይበቃለታል ቀብለል ብሎ ብሎ ከመሆኗ በፊት አቅመ ሔዋን ከመድረሷ በፊት መዳር ይችላል የሚለውን ከዚህ ሐዲስ እንወስዳለን እያሉ ነው ሼኹ ፊቅህ ነው ከሐዲሱ ላይ የወሰዱት እስትንባጥ ያደረጉት ነገር ይሄ ነው አነሁ የጅብ አሃ ይቻላል ማለት ነው። ሌላ ለአባት ይቻላል ማለት ነው። አይዘውጅ እብነተሁ ሴት ሊድር ቀብለል ብሎ ከቡሉጉ በፊት ማንን መረጃ አድርገው ነው? ምንን መረጃ አድርገው ነው? አቡበክር ሲዲቅ ማንን ድረዋል? አይሻን በስድስት ዓመቷ ቀብለል ብሎ ድረዋታል። ወቃላ አይባን አሁንም ብሏል በድጋሚ ፊህ ደሊሉን አሁንም እዚህ ሐዲስ ውስጥ መረጃ አለ አላ አነሁ የጁዙ ይቻላል ተስዊጁ ሰጊረቲ ህፃንን ልጅ መዳር ትንሽ ልጅ ቢልከቢር ለትልቅ ሰው መዳርም ይቻላል። ያለ ሸሪዓ አይከለክልም። የእሷ ምርጫና መምረጥ አለመምረጥ ሌላ ነው። ሰገይርን በከቢር መዳርም ማለት ለነብዩ አለይሂ ሰላቱ ወሰላም ስንት ዓመታቸው ነው ነብዩ አይሻን ሲያገኙ? ስንት ዓመታቸው? ስንት ዓመታቸው? ነብዩ ሲሞቱ 60 ዓመት 63 ዓመታቸው ነው። እሷ ደግሞ 18 ዓመቷ ነው። እነሱና ነው አምሳ አምሳ አራት ዓመታቸው ነቢዩ ዓለይሂ ሰላቱ ወሰላም አምሳ አራት ዓመት ሆኗቸው አይሻን ህፃኗን ልጅ አግብተዋታል። ከዚህ መረጃ ይወስዳሉ። وقال ايضا فيه دليل መረጃ አለን على انه يجوز ይቻላል ተዝዊጁ الصغيرة ትንሽ ልጅ መዳር ለከቢር ለትልቅ ሰው መዳር ይቻላል። ወቀድ በወበ ለዛልክ እንደውም ለዚህ እንደ አንድ ምዕራፍ አድርጎ ጽፎታል አልቡኻሪ ሸይኹ አልቡኻሪ ተዝዊጁ ሰገይረቲ ለከቢራ ብሎ ቻፕተሩን አስቀምጦታል። ትንሽ ልጅ ለትልቅ መዳር እንደሚቻል አቻ የሚባለው ነገር የድን እንጂ አቻ የእድሜ የለም፣ አቻ የኢኮኖሚ የለም፣ አቻ የዘር የለም፣ አቻ በዘርም የለም ይችላል። አለመዳርም ይችላል። አይ አልዘርም ካለ ይችላል። የግድ ዳር ማለት አይደለም። አይ ከዘሬ ውጭ አልዘርም ካለ ይችላል። ለምሳሌ አረቦች አሉ ሰዑዶች ጠይቀዋቸዋል ነው እንደነሱ ራሱ አይ መዳር ከፈለገ ይላል መዳር ካልፈለገ ግን የግድ ዳር አንልም እሱን ለመጠበቅ ከፈለገ ይችላል አንድ ሰው ለዘሬ ብቻ ያደራለው ቃል ይችላል አይችልም ማለት አይደለም ግን መደረግ የለበትም በሴቶች ላይ ተጽዕኖ የሚያሳድር ከሆነ አይፈቀድም አይፈቀድም ከፈለገች አደራለሁ ካለች መብቷል መብቷል እብኑ ባዝም በዚህ ነው የሚያደርግ እንትን ያለው ጥቁርም ይሁን ምንም ይሁን አግቡ ነው አሏቸው አረቦች አግቡ፣ አታሰቃያቸው። የግድ አጎቷ ልጅ ካልመጣ አንድርም ይላሉ። አታዛ አረቦች መካከል እኮ የሰዑዱ አረብ ለግብፅ አረብ እኮ አይሰጥም። ታውቃላችሁ? ለየመን አረቦች አይሰጧቸውም። ሀታ ለአረብ እንኳን ለሀበሻ ዑለማዎች ግን ፊጥና ይመጣል ታው ብለዋል። ፊጥናም ደግሞ አለ በጣም ሰዑዲ ላይ ያለ ፊጥና ኢትዮጵያ ውስጥ ያለ ውስጥ ላይ ያለ እህትና ወንድም ራሱ ግንኙነት እስከማድረግ ይደርሳሉ። ሰብባ ላይ የሚነገር ነገር ከዚህ ሆስፒታል ውስጥ ዘፍቀዋቸዋል አፍነዋቸዋል ቤት አትንቀሳቀስ ልሷ ምስ እዚህ ደረጃ ድረስ ደርሰዋል ሲጠና በጣም ሀይለኛ ስጠና ነው وقد بوغن ذلك البخاري شيخ البخاري شابتر عبد القطوال وذكر حديث عائشه من رجال انه يا عائشه حديثا قطوال وحاكى في الفتح فتول باري تناغروال الاجماع اجماع العلماء الا على ذلك تنش لج تلك ان بما اجماع العلماء الا ሊቃውንቶች ሁሉ ተስማምተዋል። አንድ ኽላፍ ያመጣ የለም፣ ሸርጥ አይደለም የኢብኑ ልጅ ወቃለ ፊል ባይሆን ማስተዳደር መቻል አለበት። የእሷን ፍቃድ መኖር አለበት መቻል አለበት። ወቃለ ፊል መሆን ሌላው ደግሞ አንድ ላይ ሆንም ይችላል። ግን ኢጅማዕ ለዑለማ አለ እንጂ ነብዩ ዓለይሂ ሰላቱ ወሰላም እስከ መጨረሻ እድሜያቸው ድረስ ሽፍት ናቸው። ሌላ ወንድ ግን ከሀምሳ ዓመት በኋላ ሊቀንስ ይችላል፣ ሊወርድ ይችላል። ማለት በጣም እንትን خلاف ባይኖርበትም ወቃለት ልሞቅኒ ሞቅኒ ላይ ምን ይላሉ? ስድስተኛው ጥራዝ አራት መቶ ሰማ ሰማንያ ሰባተኛው ላይ ቃለ ብኑል ሙንዚር እብኑል ሙንዚር እንዲህ ብለዋል አሉ አጅማአ ተስማምቷል ሁሉ መነሰቡ አንድ እውቀት የወሰድንለት ሁሉ ምን አህል ልዕልም ሊቃውንቶች እውቀት የወሰድንላቸው ሁሉ ሁሉ መን ነሕፈዙ አንሁ ልሐዲስ ሐዲስ ያሐፈዝንለት ሁሉ ምን አህል ልዕልም ሊቃውንቶች ምን ብለዋል አነ ኢንካህ አልአብ አባት መዳሩ እብነተሁ ሰጊራ ትንሽ ልጁን መዳሩ ጃኢዙን ይበቃለታል። ኢዛ ዘወጀሃ ከዳራ ሚን ኩፍኢን ካስተዋ ጋር ከዳራ ካስተዋ ከተመጣጣኟ ጋር ከዳራት ይቻላል። በምንድን ነው ኩፍእን በምን ነበር ያደረገው? ኩፍእ በምን በምንድን ነው? ኩፍእ በዘር አለ? ኩፍእ ዘር አንድ አይነት ዘር መሆን አለባቸው? እኔ ለሌላ ዘር ከዳራ ፊሳ ይባላል አይባል አይሰራ እንደዛ ብሎ በዘር የለም በምን የለም ሌላ የሌለ የሌለውን እንነጋገር እ በኢኮኖሚ የለም በዘር የለም አዎ በብሔር ማለት በዘር ማለት እ በእድሜ የለም በምንድን ነው ቁጥር የሚታየው ማለት ነው እዚህ እዚህ እዲ ኢዛ ዘወጀ ከዳራት ሚን ኩፍኢን ካቸዋ ከዳራት ችግር የለም ብለዋል። አባት ይፈቀድለታል። እንታ አቁሉ ልበላችሁ ወፊ ተዝዊጅ አቢ በክር ይላሉ። አቁሉ የሚሉት ፈውዛን ናቸው። እስኪ እኔ ደግሞ ልጨምርላችሁ እላለሁ። አቁሉ ወፊ ተዝዊጅ አቢ በክር አቡበክር መዳራቸው ረዲየላሁ አንሁ አላህ ይውደድላቸውና ስራቸውን ይቀበላቸውና ለአኢሻ አኢሻን መዳራቸው ረዲየላሁ አንሃ አላህ ስራዋን ይቀበላትና وهي አይሻ بنت ست سنين የስድስት ዓመት ልጅ እያለች መዳራቸው من النبي صلى الله عليه وسلم ለነብዩ መዳራቸው أبلغ رد ከፍተኛ ምት ነው። أبلغ رد ኃይለኛ መልስ ነው። ከፍተኛ መልስ ነው። ለነማን على الذين በነዚያ ላይ ينكرون የሚቃወሙ تزويج الصغيرة ትንሽ ልጅ አትዳሩ من الكبير ለትልቅ አትዳሩ የሚሉ ሰዎች ይሄ በጣም የራስ ምታት የሚሆንባቸው መልስ ነው። ከባድ መልስ ነው ለነሱ أبلغ رد ከፍተኛ መልስ ነው على الذين በነዛ ላይ የንኪሩን የሚቃወሙ ህዝቡ ጀሰገራ ትንሹን ልጅ መዳር من الكبير ለትልቅ ወይሸዊሁነ ዛሊክ ወይሸዊሁነ ዛሊክ ይህን ምን ያደርጉታል አይብ አድርገው ይናገሩታል ወያዕተቢሩነሁ ሙንከራ አስቀያሚ ነገር ብለው ይቆጥሩታል ነቢያችን አግብተዋል አቡበክር ስድቅ እንዲረዋል ወይሸዊሁነ ዛሊክ ይህን ያነውሩታል ማለት ነው ያነውሩታል ተሽዊህ ማለት ማጠልሸት ማለት ነው። ወይሸውሁ ነዳሪ ያጠለሻሉ በል ወያዕተቢሩነሁ ሙንከራ አስጠያፊ ተግባር ይሉታል። መገናኛ ብዙሃን የምንሰማው ነው። በጣም ያረጀ ሽማግሌ ከሆነ ታግባው ማለት አይደለም። የግድ ተመጣጣኝ መሆን አለበት። ያ ማለት በጣም ያረጀ ማለት አይደለም። እንደዛ ማለት አይደለም። ጭራሽ መለቀቃችን ማለት ነው። ሸሪዓው እንደዛ እንዳልኩት አንድ ተነጻል ልጅ አንድ የ15 ዓመት ልጅ ወይንም የ10 ዓመት ልጅ የ60 ዓመት አዛውንት አግባት ማለት አይደለም። የማይችሉ ከሆነ ከእሷ ስሜት ጋር የማይጓዙ ከሆነ እስላም እንደዛ አይፈቅድም። የግድ ዝሙት ላይ መውደቅ የለባትም። እሷንም ማውረድ የለብንም። ፍላጎት ካላት ካገባቻቸው ታግባ። ተመጣጣኝ ይሆናሉ፣ አብራ ትሄዳለች ከተባለ ደግሞ አባት ኩፉአን ያውቃል። ዲን ያለው ከሆነ ነው አባት ኩፉ ማየት የሚችለው። ዲን ያለው ከሆነ ነው። ዲን ከሌለው ግን ኩፉ አያውቅም። መጀመሪያ ከነጋዴ ነው የሚገዳ። ሀብት ካለ ዝም ብሎ ነው የሚገዳ። ሀብት ለሌላ ነገር ወማ ሀዛ ወማ ሀዛ ይህ አይደለም ኢላ ሊጀህልህም መሀይሞች ስለሆኑ ነው እነዚህ ሰዎች አው አነው ወይ ናቸው ሙህሪዱን ሌሎች ሰዎችን ቀስቃሽ ሸዋጆች ናቸው አታላዮች ናቸው ትንሽ ለትልቅ አትዳሩ ይላል አንደኛ ይሄ ነው ትንሽን ለትልቅ በሚዳርበት ሰዓት ምንድነው ሸርጡ ሸርጡ ምንድነው ይህን ብቻ ኩፍር ብቻ ይሉ እንጂ አባት ያለ ፈቃዷ መዳር ይችላል። አንድ ሸሪዓ ይዘናል። ያለ ፈቃድ መዳር ይችላል አባት